قُلْ إِنَّ لله رب العالمين والصلاة والسلام على أشرف الأنبياء والمرسلين نبينا وحبيبنا وشفيعنا نبينا محمد وعلى آله وصحبه وسلم وهكذا دين المشركين واحد وهكذا وهكذا እንደዚሁ ይላል ዲኑ ልሙሽሪኪን የካህዲያኖች እምነት ዋሂድ ስንት ነው አለ አንድ ነው ይላል ሐይቱ ኢንተከሰ ሐይሱ ኢንተከሰ ቁሉቡሁም ሐይቱ ኢንተከሰ ተቃራኒ በሆነ ጊዜና ማለት ነው ቁሉቡሁም ልቦናቸው ወዕቁሉሁም እንዲሁም አቅላቸው فاعتقدوا الشر ጸያፍ ነገርን ባሰቡ ጊዜና فاعتقدوا الشر ሸርን ባሰቡ ጊዜና بمن هو مصدر الخير የጥሩ ነገር ምንጭ የሆኑትን እንደ ሸር ነገር ምንጭ አድርገው አሰቧቸው። ማንን? ትላንት እንዳየነው አንቢያዎችን፣ ሳሊሖችን የመሳሰሉ ማለት ነው። ግልጽ ነው። ምክንያቱም እናንተ በመምጣታችሁ ነው ይህን መጥፎ ነገር ያገኘ ነው ብለው የተለያዩ ንግግሮችን ተናግረዋል። በሙሳ ላይ በነቢ አለይሂ ሰላቱ ሰላም በሌሎችም ላይ ማለት ነው እንዲሁም በሳሌሕ በነቢዩላህ ሳሌሕ ላይ የመሳሰሉ ወሁም ሩሱል እነሱ እንግዲህ የኸይር ነገር ምንጭ የሆኑት ያላቸው ሩሱሎች ናቸው አለይሂም ሰላት ወሰላም የአላህ ስብሓን ወተዓላ ውዳሴና ሰላም በእነሱ ላይ ይሁንና የኸይር ነገር ምንጭ የሆኑትን የሸር ነገር ምንጭ አድርገው ወሰዱ ወማ ዛሊከ ይህ እኮ አልሆነም ኢላ ሊተመኩን ضላላ ጥመት ተመቻችቶ ስለተቀመጠ እንጂ ፊ ኑፉሲህም በልቦናቸው ላይ ወንቲካሲ ፊጣሪህም ፊጥራቸው ደግሞ ውስጥ ያኒ ተፈጥሮ ይዘታቸው ተቃራኒ ነው ከዚህ ነገር ወይላ አለበለዚያ ፈልኸይሩ ወሸሩ ኪላሁማ ቢቀዳኢላህ እንግዲህ ከእነዚህ አንቢያዎች ጋር የተያያዘ ነገር አይደለም እነሱ ኸይር ነገር ማግኘታቸው መጥፎ ነገርም ማግኘታቸው ፈልኸይሩ ወሸሩ ኪላሁማ ቢቀዳ ኢላህ በአላህ ውሳኔ ነው ወቀደሪሂ አላህ በፈረደውና በወሰነው ነው ወየጅሪያኒ ሐሰበ ሕክመቲሂ እነዚህ ነገሮች በምድር ላይ ይከሰታሉ ሐሰበ ሕክመቲሂ በሱ ጥበብ ልክ ማለት ነው ዒልሚሂ በእውቀቱም ተፈضለን አው ዐድለን እነዚህ ነገሮች እንግዲህ فمدر لي مكسات تفضلا الله سبحانه وتعالى بسجانت لسولجش كمستتنا أو عدلا فتعيبه وفردون زيقال ببلو فالخير زيقال ببلو بدا فالخير لسولج الله سبحانه وتعالى خير النجر مستتوين لفطران وش ملكا من موالو تفضل منه كسي هنا من دنا سجانو لفطران مستتو وجزا من دنا على فعل الطاعه መልካም ነገርን በመስራታቸው والشر መጥፎ ነገር ቢያጋጥመው አንተን የመኪና አደጋ ቢያጋጥም ሌላ መጥፎ የሆነ እንግዲህ ከሰው ፈተና ቢደርስብህ ሸር ነገር ቢደርስብህ አድሉን ምንድነው የአላህ ፍትህ ነው ለአንተ ቢሆን ፍትህ አይደለም አለ ሰው ልጆች ቢያደርገው ለአላህ ግን በቃ ፍትህ ነው ሚዛናዊ የሆነ ስራው منه وجزاء ምንዳ ነው ቁበተን ቅጣትም ነው አላ ፊዕል ማዕሲያ ምንም በመስራት ወንጀል ነው። ወንጀል ሳሰራ ደግሞ ከደረሰበት አድል ነው። በቃ እንደ አላህ አድል ነው። ምክንያቱም ኢራደቱል ከውንያ ነው አይደል እንዴ? በቃ አላህ በከውንያ ላይ የወሰነ ውሳኔ ስለሆነ ቃለ ተዓላ አላህ ስብሓነሁ ወተዓላ ለዚህ ነው فإن عذب الخلق فبعدله ግልጽ ማለት فبعدله በፍትሐዊነቱ ነው ያደረገው ነው وإن أدخلهم الجنة بفضله قلت له مثل رفات قال تعالى الله سبحانه وتعالى ابن الهلال ما أصابك من حسنة فمن الله وما أصابك من سيئة فمن نفسك عند مدفو نجر أقاتمهم كملكام عند نجر كم كملكام فمن الله كالله ينجي وما أصابك يا من سيئة كما فمن, فمن نفسك كمان ከነፍስ ነው በቃ ተመልሶ አንደኛው አንተ በሰራው ማዕሲያ ሊሆን ይችላል ደግሞ ወይም ደግሞ አላህ ስብሐነ ወተዓላ በዐድሉ ለአንተ ለነፍስያ የመረጠው ነገር ነው በቃ ሰጥቷል በቃ فبعدله على إرادة الكونية والتطير شرك تطير شرك ነው ሊከውኒህ ተዓልቁን አላ ገይሪላህ ከአላህ ስብሓንሁ ወተዓላ ውጪ ባለ ነገር ልብንም ማንጠልጠል ነውና واعتقاد بحصول الضرر واعتقاد ما السبب من تارجو ميازن بحصول الضرر قدات بمن رسولين من مخلوق كفطران لا يملك لنفسه ضرا ولا نفعا تكمنون من قدات مدرس من مما يتلو فطران أو قدي طرون نقرا قنيال لو ويمدفو نقرا قدت من يال بلو ما انتلتنو ولكونه من القاء الشيطان سلهون منه ሰይጣን የሚጥለው ነገር ነው በሰው ልጆች ልብና ልቦና ላይ ወወስወሰ ወስወሳ ነው ወስወሳ በአማርኛ ምንድን ምንድን ነው የሚባለው እስቲ በአማርኛ ولكونه يصدر على القلب بقلب ላይ የሚመነጭ ከመሆኑ ነው خوفا وخشيا ከመፍራትና ከመሸበር የሚመጣ ነው። ሰውየው ተጠይሩስ በቃ ይሄ ነገር ለኔ ምንም እንደ ኸይር ከዚህ አንጻር እንደ ኸይር ነገር አጋጥመኝ የሚላል ወይም ደግሞ እንዲህ ይቀናኛል እያለ የሚለው ነገር ነው። ወይ ዩናፊ ተወኩል ተወኩልን በቀጥታ የሚሆን በተዘዋዋሪ ምን ይላል ይጻረራል። ወይለይኩም ወይለይኩም ወደ እናንተ ይላል። ወይለይኩም ወደ እናንተ ይላል ማ ቃለሁ ረሱል ሰለላሁ ዐለይሂ ወሰለም ነቢዩ ዐለይሂ ሰላቱ ወሰላም ያሉትን እንደ ምሳሌ መጥቀስ እንችላለን ይላል ሙሐዚራን ሚን ተጠዩር በገድ ማመንን በማስጠንቀቅ ደረጃ ያሉትን እስቲ ለማየት እንሞክር ይላል እሷን መለስ ታረጋታል ከዚህ ጋር ክፍት ስለሆነ محذرا من التطير فقد روى الشيخاني عن النبي صلى الله عليه وسلم أنه قال بخارينا مسلم بزقبت نبي عليه الصلاة والسلام بالوال لا عدوى ولا طيرة ولا هامة ولا سفر لا عدوى تلالا في بشتين براسم يتلالف بشتين ولا الإيدز قلت ነው ሌላ የፈለጋችሁትን በሉ በአላህ ይራዳ እንጂ ወላ ጢየራ በገድ ማመንም የለም ገድ የሚባል ነገር የለም አሉ ወላ ሀማ በጊዜው እንግዲህ ገድ የሚሉባት ወፍ ነበረች እቺ ሀማ እንደ ጉጉት የምትመስል ነች ጉጉት የምትባል ወፍ አለች። እሷን ትመስላለች። በእሷ ገድ ይሉ ነበር። የእሷም እሷም የለችም ማለት አለ። በእሷ እምነት ማደር ገድ እንልበታለን ብሎ ማመን የለም። ወላ ሰፈር ሰፈር በሚባለው ወርም ገድ ማመን በእሱ ማመንም የለም ብሏል። ሰፈር የሚባለውን እንግዲህ እኛ ሀገር ልክ እንደ ነው ብያቸዋል። ግንቦት የሚባለው እንደዛው ነው። በቃ በጣም እንትን ብለው ያስቡታል። وقال صلى الله عليه وسلم لا عدو ولا طيرة ويعجب ويعجبني الفعل ነገር ግን እኔ ፈዕል ይቀናኛል ነው ويعجبني الفعل ويعجبني ማለት ያስደሳኛል ወዳለሁኝ ማለት ነው الفاعل قالوا وما الفعل فعل ምንድን ነው ሲሉ قال الكلمة الطيبة መልካም ንግግር ምን ማለት መናገር ኢንሻአላህ ኸይር ነገር ይሆናል ብሎ ማሰብ ግልጽ ነው ሌላ ውስጥ ከመግባት በቃ ጥሩ ነገር መመኘት ማለት ኢንሻአላህ ኸይር ይሆናል ብሎ ማሰብ ነው ተፈኩን عليه وعن ابن مسعود مرفوعا الطيرة شرك طيرة በገድ ማመን ምንድነው ሽርክ ነው የሚል ደግሞ ሌላም ተዘግቧል وفي صحيح مسلم عن معاوية بن الحكم أنه قال لرسول الله صلى الله عليه وسلم لنبي عليه الصلاة والسلام ብሎ አላቸው ማን ነው ባዩ ሙአዊያ ኢብን አልሐከም ወሚና ኡናሱ እየተጠየሩን ከኛ መካከል ከሰው ልጆች በገድ የሚያምኑ አሉ አሉ ቃለ ذلك شيء ይህ እኮ አንዳች ነገር ነው የጂዱሁ አሐዱኩም ፊ ነፍሲህ አንዳችሁ በነፍሱ ውስጥ የሚያጋጥመው የሆነ ነው ፈላ የሱደነኩም ግን ከሐጃችሁ ምን አይበላችሁ አይዝጋችሁ አይዝጋችሁ ማለት ያንን ነገር ከመተግበር አያግታችሁ ማለት ነው ግልጽ ነው አያቅባችሁ فأخبر صلى الله عليه وسلم ነቢዩ አለይሂ ሰላት ሰላም ተናገሩ። አነ ተእዚየህ አንድ አዛ ነገር የሆነ ነገር መድረሱ ወተሻኡሙ ወይም ደግሞ በቃ ተሻውም ገድ የሚባለው ነገር ቢጥየረቲ በምን በአዋፋት የሆነ አዛ የሆነ ይደርስብኛል ወይም የሆነ ገድ ማለቱ ኢነማ ሁወ ፊ ነፍሲሂ እሱ በነፍሱ ውስጥ የሚከሰት ነው። ወአቂደቲሂ በእምነቱ ላይ የሆነ የሚመጣ ነው። لا في المتطير لا في المتطير በሱ ገድ ከሚባለው ነገር አንጻር ሳይሆን ሰውየው ልቡስ ከሚያምነው ነው። ወፊቷ ኸይር ማምጣት ትችላለች ትችላለች አታመጣም። እሷ ላይ ምንም የሚያያዝ ነገር የለውም። መጥፎ ነገር የሚሆን ገድም የሚባለው ግን ሰው ልጅ ነፍሱ ውስጥ የሚፈጥረው ነገር ነው። ግልጽ ነው። ከእሷ አንጻር እንዲህ ይደርስብኛል፣ ከዚህ አንጻር እንዲህ እያለ የሚለው ነው እንጂ ከሙተጠይሩ ጋር ምንም ግንኙነት የለውም ነው በገድ ከሚያምኑበት ነገር ውስጥ ፈወህሙሁ ወኸውፉ ፈወህሙሁ ቅዠቱ የሚሆን ወኸውፉ ፍራቸው ምክንያቱም ቅዠት ነው አይደል ገናቸው ወፍ እንዲህ ታደርግልኝ እንዲህ ታመጣለች ብሎ ማሰብ ቅዠቱ ወኸውፉ ፍራቸው ወይሽራኩ ማጋራቱ ወለዚ ይጥሩሁ እሱ ነው ምንም የሚለው ገዱን የሚያመጣው ይሄ እንዲያመጣል እያለ ብለው ወይስዱ የሚዘጋውም የሚያቅበውም እሱ ነው። ተእሲረን ፋና ፈጥሮበት ማለት ነው። የሆነ ተእሲረን ፋና ማለት ተጽዕኖ አይደል? ተጽዕኖ ፈጥሮበት ቢማራ ረአሁ ባየው አው ሰሚያ ወይ በሰማው በቃ ቤቱ ላይ ሆና የሆነ ድምፅ ስታሰማ ያቺ ቁራም ሊሆን ይችላል ወይም ደግሞ ያው በቁራ እንግዲህ መጥፎ ነው የሚያደርጉት ብለን ነው የምናስበው። ወይም ጉጉቷ የሆነ ድምፅ በቃ ዛሬማ አዋፍ ማለት ነው። ቤቴል የሆነው ምን እያለ ነው? እየጮህና አለቀልኝ ይላል ማለት ቁራ ከሆነ ምን ኸይር ከሆነ ዛሬ ይቀናኛል ይላል ማለት ነው። ወይም ከቤት ሲወጣ ማለት ነው እንደው ልክ እንደወጣ ጥቁር ሰው ካጋጠመው በቃ ዛሬማ መንገድ የለኝም ይላል። ገጸሩን ሲወጣ ደግሞ ቀይ ሰው ቢያገኘው እንደዛ የተለያየ እንግዲህ የግድ አይነት ሁኔታ አለ ማለት ነው። ቢማራአው አው ሰሚዐሁ فأوضح صلى الله عليه وسلم لأمته ልብ ብላችሁ ተከታተሉ ትንሽ ፈጠን እያልኩ ነው አይደለ ኢንሻአላ ማለት ስላለብኝ ነው እናንተ ደግሞ ትኩረት እየሰጣችሁ فاوضح صلى الله عليه وسلم لامتي لامتاچو ነብዩ አለይሂ ሰላቱ ሰላም ገልጸዋል وبين ابرارتوال لهم للنسو فساد الطيره بجد ما من يتبلى الشاكيد دونه ليعلموا يوقوا زند ان الله سبحانه ጥራት ይገባውና አላህ Wa Ta'ala ለም የጅዓል ለሁም ዐለይሃ አላህ ለሱ ምን አላደረገ? ምልክትን አላደረገም። እነዚህ ማለት خیرን ነገር እቺን ወፍ ካገኛችሁ خیر ያጋጥማችሁ እቺን ወፍ ካጋጠማችሁ መጥፎ ያጋጥማችሁ እንዲህ ከሆነ እያለ አላህ አላለው ወላ ፊ ወላ ፊሃ ለሁም ዲላላ ለነሱ ደግሞ በእነሱ ውስጥም ማመላካች ነገር አላደረገላቸውም። ወላ ነሲበሃ ለሷ ምንም ድርሻ አላደረገም ሰበበን ሰበብ የሚሆን ቢማ የኻፉነሁ ለሚፈሩት ነገር ወይሕደሩነሁ ለሚጠነቀቁት ወልተጥመዒነ ልቁሉብሁም ወለተጥመኢነ ቁሉቡም ልባቸው ምን ትላለች ተጥመዒን ትረጋጋለች ቁሉብ ወተስከን ረጋ ትላለች ንፉሱም ኢላ ወሕዳንየቲሂ በዚህ አይነት እምነት ከሄዱ ወደ እሱ አንድነት ወደ አላህ አንድነት ግልጽ ነው ተዓላ ምክንያቱም ያን ነገር ሁላ የሚፈጸመው ማን ነው አላህ ነው አለቲ አርሰለ ቢሃ ሩሱለህ አላህ ስብሓነሁ ወተዓላ መልእክተኞችን የላከበት ወአንዘለ ቢሃ ኩቱበህ ኪታቡን ያወረደበት ወኸለቀ ሊአጅሊሃ ሰማዋት ወልአርድ ሰማይና ምድር ለዚህ ዓላማ ብሎ የፈጠረው እንዲህ አይነት እምነት ካለው ፈቀጠዐ ዐለቀ ሽርኪ ፈቀጠዐ ቆረጠለት ማለት ነው አሽርኪ ሽርክ ሚን ቁሉቢሂም ከልባቸው ይንጠለጠሉበትን ነገር ነው። ፈመን እስተምሰከ የያዘ ቢዑርወት ተውሒድ በተውሒድ ምን ዘለበት የያዘ አይደለ التوحيد الوثقى ታማኝ የሆነውን ዘለበት የያዘ واعتصم بحبله المتين واعتصم የተጠበቀ ማለት ነው የተያያዘም ማለት ትችላለች بحبله بالله سبحانه وتعالى جمد البتين من بونه برتو بونه متين مالك برتو بونه وتوكل على الله بالله ليتمكى فقطع يقرته قطع انجلي النبي عليه الصلاه والسلام يا روت النونجلي هنن هنن يا سو قطع من ملون قرطال مالتنو هادي سطيه رحم የቲራን ሀጂስ ምን ብሏል? ቆርጧል ይላል። ሀጂስ ማለት ማን ኸጠረ ቢልባል ማለት አቅል ላይ የሚፈጠር ነገር ሀጂስ ይባላል። ልው የሚልብህ ነገር ማለት ነው። ልው የሚለው ነገርን ቆርጧል። ሚን ቀብሊ ኢስቲቅራሪሃ በልቦና ውስጥ ከመርጋቷ በፊት ወባደረ ኸዋጢረሃ وبادر ተሽቀዳድሟል። خواطرها በልብ ላይ ምን የሚል ለሚፈጠረው ነገር ሀጂስና خواطر ተመሳሳይ ነው። قبل استكمالها ልብ ውስጥ አድጋ ምን ከማለቷ በፊት استكمال ማለት ሙሉ ከመሆኗ በፊት ማለት ነው። ያው በዚህ ምክንያት ያወጣታል ማለት قال عكرمة ኢክሪማ ብሎ አለ كنا جلوسا ዐንደ ኢብኒ አባስ አብደላህ ኢብኑ አባስ ዘንድ ነበርን አለ فمر طائر አንድ ወፍ ምን አለ በረረ يصيح እየጮኸ ፈቃለ ረጁሉ ምን አልቀውም ከሰዎች ውስጥ አንዱ ብሎ አለ خير خير خير خير በቃ ኸይር ሊያጋጥመን ነው አለ። قال ابن عباس ኢብኑ አባስ ብሎ አለ لا خير ولا شر በሱ መብረር ላይ ተያይዞ የሚመጣ ጥሩም ነገር የለም ሸርም የለም። فبادره بالإنكار عليه ተሽቀዳደሙ አብደላህ ኢብኑ አባስ ቢልኢንካር በመከልከል عليه በዚህ ዝም እስር እያልክ ዝም አትልም። የሰው ልጅን እንዲህ አይነት የተንሸራተተ አቂዳ እየያዘ እያየህ ማለት ነው። لئلا يعتقد እንዳያስብ ነው አቂዳ አድርጎ እንዳያዝ ነው። ተእሲረሁ ፊል ኸይሪ ወሸሪ ያ ነገር ተጽዕኖ ይፈጥራል። በኸይር ነገር በሸርም የሚለውን ነገር ተጽዕኖ ፈጥሮበት ልቦና ውስጥ ይዞ እንዳይሄድ ነው። وكذلك سائر المخلوقات እንደዚሁ የተቀሩትም ፍጡራኖች ላ ተጅሪብ ኸይርን ወላ ተድፋዕ ሸረን ቢዛቲሃ ወከዛሊከ ምን አትልም لا تجلب ምን አትልም አታስገኝም خيرا ጥሩን ነገር ولا تدفع شرا መጥፎን ነገር ምን አትልም አትመልስም ቢዛቲሃ በማ በራሷ ዛት ማለት ነው ወቀውሉሁ ሰለላሁ ዐለይሂ ወሰለም ወዩዕጅቡኒ ልፋዕል እኔ ግን ይቀናኛል እወዳለሁ ያስደሳኛል ፋዕል ያሉት ፋዕል ማለት ከሊመቱ ምንድነው ብለናል ጠይበህ ثم بينه ከዚያ ነብዩ አብራሩ ቢአነሁ الكلمة الطيبة መልካም በጎ የሆነ ንግግር ነው አሉ ወኢነማ አዕጀበሁ الفاعل ነብዩ ፋዕል ያስደሳቸው ሊያኑ ሕስኑ ظን ቢላህ ምክንያቱም በአላህ ላይ ምን ማድረግ ነው ጥርጣሬ መልካም ከማድረግ ነው ወልዓብዱ ማዕሙር ባሪያ ደግሞ የታዘዘ ነው አዩሕሲን ظን ቢላህ በአላህ ላይ ያለውን ጥርጣሬ ምን ያደርግ ዘንድ ጥሩ እንዲያደርግ ኢንሻአላህ ዩዓፊኒ አላህ ያደርገኛል አላህ ስብሓነ ወተዓላ ጸጋውን ይሰጠኛል እንዲህ አይነት ነገር መመኘት አለብን ወጥየረቱ በገድማ መንሱ ظن بالله በአላህ ላይ መጥፎ ምን ማለት ነው መጠርጠር ነው ወተወቁዕ البلاء በላእን ደግሞ ይደርስብኛል ብሎ ከማሰብ ተወቁዕ ማለት ገና ለገና ይደርስብኛል ብሎ ማሰብ አልበላእ በላእ ማእት ማለት ወሚን ሆና እዚህ ላይ እንግዲህ ጃ አልፈርቁ በይነሁማ በመካከላቸው ልዩነት እንዳለ ምን ብሏል መጥቷል ፊል ሸሪያዊ ድንጋጌ ማለት ነው። ምክንያቱም ገና አንተ በግድ በማመን ዙሪያ ላይ አንተ እዛ ሄደህ በግድ ከምታም በአላህ ላይ ያለህን ዘን ጥሩ አድርግ። لأن الناس ምክንያቱም ኢዛ አመሉ الخير ጥሩን ምን ካሉ ከተመኙ من الله ከአላህ አለቁ ቁሉበሁም ቢሂ ልባቸውን በማን ላይ አንጠለጠሉ? በአላህ ላይ ወተወከሉ አለይህ በእሱ ላይ ምን አሉ ማለት ነው? ተነኩ ማለት ነው። ወኢዛ ቀጠው አማለሁም ተስፋቸው ምኞታቸውን ደግሞ ከቆረጡ ወረጃአሁም ሚነላህ ከአላህ ክጃሎታቸውን ከቆረጡ ካነ ዛሊከ ሚነ ሸርዲ ይህ ከምንድን ነው የሚሆነው? ከመጥፎ ወተዓሉክ ቢገይሪላህ ከአላህ ውጪ ባለ ነገር መንጠልጠል ነው። ቃለ ልኢማም እብን ልቀይም ይህንን ንግግር በማስመልከት እብን ልቀይም ያለው ንግግር አለው። ነብዩ እንግዲህ ፈዕልን ወዳለው ያስደሳኛል አሉትን ምን አለ ለይሰ ፊል ኢጃብ ቢልፋዕሊ ወመሐበቲ ሸይኡን ሚነ ሽርክ እንደ አንዳንድ ሰው እንደሚያስበው ፈዕል ጥሩን ዘን ኸይርን ማሰብ የሚለው ይቀናኛል የሚለው ራሱ ምንድን ነው የሚሉ አሉ ሰዎች ገድ ነው እሱም ይላሉ አረ የሆነ ነገር በቃ ኸይርን ነገር መመኘት ጥሩን ነገር በቃ ይገጥመኛል ብለህ ማሰብ ራሱ ገድ ነው ይላሉ። ምን አለ? ለይሰ ፊል ኢዕጃብ ቢልፈዕሊ ለይሰ የለም ፊል ኢዕጃቢ መደሰት ቢልፈዕሊ በመልካም ነገር መደሰት ወይም እንዲቀናህ መሆንህ መውደድህ ማለት ነው። ወመሐበቲ እሱንም መውደድህ ሸይኡ ምን ሽርክ አንዳችም ነገር ሽርክ የለውም ማለት ኸይርን ነገር መመኘት ከሽርክ ጋር የሚያያይዙ ምንም ነገር የለም። ለምን እንደውም አለ በልዛሪከ ኢባነህ እንደውም ይሄ ግልጽ የሚያደርገው ነው አሞቅተደ ጠቢዓ ተፈጥሮ ግልጽ የሚያደርገው ነገር ነው። በቃ ተፈጥሮ ከውስጥ አንጸባርቆ የሚያወጣው ኢባና ማለት በቃ ተፈጥሮ ወደ ውስጥ ወደ ውጭ ምን ነው አንጸባርቆ የሚያወጣው ነው። ወሙጂቡ ልፍጥራ الانسانيه የሰው ልጅ የአፈጣጠር ሁኔታ የሚያስገኘው በቃ ጥሩን ነገር መመኘት በተፈጥሯዊ ሁኔታ ነው አይደል? በቃ ሰው ልጅ እኮ መጥፎ ነገርን ይመኛልም ጥሩም ነገር ይመኛል አይደል? ወይም በተፈጥሮ ሸር ነገር ልብ ውስጥ ልው ይላል ወይም ጥሩ ነገር ምን ይላል ምን ይላል ልው ይላል። በይሄ ተፈጥሯዊ ሁኔታ ነው። አለቲ ተሚሉ ያ ነፍስ የምትዘነበልበት ተሚሉ የምትዘነበል ኢላማ ዩላኢሙሃ አዮላ አየህ፣ ቺን ቃል በደንብ ያዝ። ኢላማ ዩላኢሙሃ ዩናሲቡሃ ማለት ከእሷ ጋር የሚሄድን ዩናሲብ ማለት አብሯት የሚሄድን ተንተርሳ ነፍስ ኸይርን ነገር ትመኛለች ወይም መጥፎ ነገር ወይዋፊቁሃ ምን የሚላትን የሚገጥማት ሁለቱም ቃላት ዩላኢሙሃ ወይዋፊቁሃ የሚገጥማትን ሚማ የንፈዑሃ የሚጠቅማትን ተንተርሳ ጥሩን ነገርም ትመኛለች መጥፎን ነገር ደግሞ አሁን ሸር ነገር መጥፎ ነገር ሊያጋጥመኝ ነው ትላለች። ከማ አኽበረሁም ሰለላሁ ዐለይሂ ወሰለም ነቢይ ዐለይሂ ሰላቱ ሰላም እንደተናገሩት አነሁ ሑቢበ ኢለይህ ሚነ ዱንያ ከዱንያ እኔ ዘንድ የተወደደ ነው አሉ ነቢዩ። አኒሳ ምን ወዳሉ አሉ? ሴቶችን ወዳሉ አሉ። በቃ ሴትን የሚወድ የሚነቀፍ አይደለም። በቃ ተፈጥሯ ይሄ የነቢዩ ምንድን ነው? ተፈጥሯዊ ሁኔታ ነው አይደል? አዎ ሴቶችም ደግሞ ወንዶችን የሚወዱ ሊኖሩ ይችላል። ግልጽ ነው። ስለዚህ ሚነ ዱንያ እኒሳ ሴቶችን መውደድ ይህ አይደለም። ሁሉም ወንድ ወሴት ሴትን ይወዳል። ግልጽ ነው። መውደድ ባለበት ሰዓት እና ጊዜ ወቅት ማለት ነው። ግልጽ ነው። ይህ ለምንድን ነው? ተፈጥሯዊ ግዴታ ነው። ውዴታ ብቻ አይደለም። እኔ ተፈጥሯዊ ግዴታ ነው ይመስለኛል። በቃ ያለ ነገር ወጢብ ምንም መውደድ ሽቶ ነው እንጃ ሰውየው በሽተኛ ካልሆነ በስተቀር ነው እንጃ ሽቶ የሚጠላ ያለ አይመስለኝም። ወይም ከበሽታ አንጻር ሊሆን ይችላል እንጂ ነብዩ በቃ ወዳለሁ አለ። ወካነ ዩሂቡል ሐልዋ ነብዩ ምንን ይወዱ ነበር ይላል። ጣፋጭ ነገርን ይወዱ ነበረ። ወልዓሰል ማር ማርን የሚጠላ የሆነ ወይ ከበሽታ ወይ ከሌላ አንጻር ወይም ደግሞ ሐልዋ ጣፋጭ ነገርን በቃ ከነጭራሹ ጣፋጭ ስኳር ምናምን አልወድም የሚል ሰው የሆነ ነገር ተንተርሶት የመጣ ነገር አለ እንጂ ይሄ ምንድን ነው? ተፈጥሯዊ ሁኔታ ነው አይደል? ያስገኘው ነገር ነው። ወካነ ዩሂቡ ሸራብ አልባሪድ ነቢዩ ቀዝቀዝ ያለ ነገር መጠጣት ይወዱ ነበር። አልሑሉ ጣፋጭ ወዩሂቡ ሑስኑ ሰውት ቢልቁርአን ጥሩ ቃሪ ሲቀራ በጥሩ ድምፅ የሚቀራን መስማት ይወዳሉ። አትወዱም እናንተ? ትወዳላችሁ። والآذان آذان بطور دمت السامي والدال بقى سويه النيل النجر ما يودكون انتكاس على مالتنا من النجر تفترون تقارن من النجر رسطو على مالتنا إما هو مصيب بالجن وإما عنده مرض في شيء في المأكولات هكذا ويستمع إليه ورس مسمات نبيون يود نبر ويحب معالي الأخلاق نبي نبيون يود نبر أشرف مالتنا أرى መዓሊል አኽላቅ ማለት አሽረፉዋ ምርጥ ላቅ ያለ ጸባይን ይወዱ ነበር። ወመካሪም እንዲህ አንዳንድ አትቀኑም። በቃ አይታችሁ ሰውየውን ጸባይ የምትቀኑና የምትወዱበት ጊዜ ውይ እንደሱ ጸባይ የምትሉት ወመካሪሙ አሽየም ሽየምንም ይወዱ ነበር። ሽየም ማለት ጠቢዓ ሁሉቅ ማለት ሁሉቅ ማለት ነው፣ የተከበረ ወቢልጁምላ በአጠቃላይ ዩሕቡ ኩለ ከማሊን ወኸይር ሁሉንም ምሉዕነትንና ኸይርን ይወዱ ነበር። ወማ ዩፍዲ ኢለይሂማ ወደ እነሱ የሚያደርስም ወደ እነዚህ ኸይር ነገሮች የሚያደርስን ነገር ሁሉ አይወዱ ነበር። ወላሁ ስብሓነሁ አላህ ስብሓነሁ ወተዓላ ቀድ ጀዐለ ፊ ገራኢዝ ናስ በሰው ልጆች غرائز ውስጥ غرائز ማለት ምንድን ነው? ስሜት ህዋሳት ውስጥ ማለት ነው። ስሜት ህዋሳት ውስጥ አላህ ቀድ ጀዐለ ፊ ገራኢዝ ናስ አልዒጃብ መደሰትን አድርጓል አላህ بسماع الاسم الحسن ጥሩን ስም መስማት እስሚል ሐሰን ግልጽ ነው። ሐሰን የሚባልን ስም መውደድ ሐሰን የሚባልን ሰው በቃ እንዲህ ይወዳል። ሐሰን ደስ ይሏል። ወሙሐበት እሱንም መውደድ ወመይሉ ንፉሲም ነፍሳቸውም ዘንበል ይላል ለሄው ደሱ ወከዛሊከ እነዚህ ጀዓለ ፊሃ አልእርቲያህ እርትያህ በቃ እንዲህ አይነት ጥሩ ነገር ሲሰማ ጥሩ ስም ስም ራሱ አይደል ጥሩ ስም ሲሰማ እርትያህ አለው። ኢርቲያህ ማለት ማለት እረፍት ይሰማዋል። ወልስቲብሻር መበሰርም ይሰማዋል። ወሱሩር ደስታ ቢስሚ ሰላም ምሳሌ ሰላም የሚባለው ስም ግልጽ ነው። ሰላም የሚባል ስም ደስ ይላል። ፈላህ ፈላህም ደስ ይላል። ነጃህም ደስ ይላል። ወተህኒያ ተህኒአም ደስ ይለዋል። ወልቡሽራ ቡሽራም ደስ ይለዋል። ብስራት እስቲ በአማርኛ ብስራት፣ ደስታ፣ ነጃህ መውጣት፣ ፈላህ፣ ሰላም ይሄ ሁላ ደስ ደስ የሚሉ ነገሮች ነው። ሰውየው ሌላ ችግር ከሌለበት ይሄ የሚያስደስት ነገር ነው። ወልፈውዝ ፈውዝ ማግኘት የሰው ልጅ እድለኛ መሆን ወظفር እድለኛ ظفር እድለኛ በሉት ፈውዝ ደግሞ ማለፍ እንደዚህ አንድን ነገር ፈውዝ ወይም ደስተኛ በሉት ችግር የለውም። በእነዚህ ነገሮች ሰው ልጅ ደስ ይሏል። ፈኢዛ ቀራዕተ ብታነብ አለ ሀዚህ ልአስማ እነዚህን ስሞች ሀዚህ ልአስማ አልስማ ሀዚህ ልአስማዑል አስማ እነነዚህ የሚጠሩ ነገሮችን በጆሮ ብትሰማ ፈኢዛ ቀረእተ ነው ልክ እንትን ነው አይን ነው አፎን ፈኢዛ ቀረዐት ቀረዐት ማለት ማለት ነው ይሄ ማንበብ አይደለም እሺ ምን ማለት ነው ያንኳኳች ጊዜ ማለት ነው هذه الاسماء القارئة ብላችሁ ነው إذا قرأت هذه الأسماء ይቺ ስም ካንኳኳች አልአስማዕ ምኖችን ጆሮዎችን استبشرت بها النفس ነፍስ ትደሳለች ትበሰራለች ወንሸረሐ ለሁ ሰድሩ ልቦናዎችም ከፈት ይላሉ ወቀውየ ቢሃል ቀልቡ ቀልብ ምን ይላል ጠንከር ይላል ወኢዛ ሰሚያት አባባሃ ተቃራኒ ስሞችን ግልጽ ነው ተቃራኒ ስም ብዙ አለ ወንበዴ ሽፍታ ግልጽ ነው ዱርዬ ወንበዴ አለ አይደለ ሽብርተኛ ምናምን እነዚህ አውጀበ ለሃ ضد هذه الهل ከዚህ ስያሜ ውጪ ነው ተቃራኒ ነው የሚሰማው አይደል ለዚህ ነው የጥሩ ሰዎችን ስያሜ ቀይረው ሽብርተኛ ምናምን ይላሉ ምን እንዲል የሰው ልጅ ልቦናው ላይ መጥፎ ነገር ይቀረዝ ዘንድ ማለት ነው فأحزن ያሳዝናታል ذلك وآثارا وآثار لها ለሷ ተጽዕኖ ይፈጥራል خوفا ፍራቻ وطيرة ያው ገድ የሚባል ወንኪ ማሽ ኢንኪማሽም ያጋጥማል ጥያራ ሲባል ግልጽ ነው አይደል? ጥያራ ነው የሚላችሁ። ወንኪማሽ ኢንኪማሽ ያጋጥማል። ኢንኪማሽ ማለት ባቀ ቢልሐያት ማለት በቃ ጥብብ ያለ ነገር ይሰማዋል ሐያቱ ላይ ወንቂባድ እንዲጭምድድ መሰብሰብ ማለት አማ ቀሰደት ለሁ ካሰበችበት ነገር ወንቂባባን ኢንቂባድ ማለት መሰብሰብ ማለት አማ ቀሰደት ለሁ ካሰበችበት ነገር ትሰበሰባለች። የሆነ ነገር አስባ ከነበረ ጥሩ በቃ ሰብሰብ ትላለች። ወዐዘመት አለይ በሱ ላይ ትቆርጣለች። ፈአውረተ ለሃ ضررا في الدنيا በዱንያ ላይ እንግዲህ መጥፎ ነገር ይፈጥርበታል ማለት ነው። ፈአውረተ ማለት ያወርሰዋል ለሃ ضررا ጉዳትን في الدنيا ونقصا في الإيمان ኢማኑንም ያጓድሏል። ወሙቃረፈተን ሊሽርኪ ሽርክን ደግሞ ኢክቲሳብ ኢርቲካብ እንዲያደርገ ነው። ሙቃረፋ ማለት ኢርቲካብ ማለት እንዲይዝ ያደርገዋል። ሊሸር ሊሽርክ ሽርክን እንዲተገብር ያደርገዋል። وفي هذا الحديث بزي حديث لا الذي رواه أحمد عن ابن عمر عن ابن عامر رضي الله عنه عن النبي صلى الله عليه وسلم መረደትሁ ጢራ በገድ ማመን የመለሰችው በቃ ገድ አለና በሆነ ክስተት ኡ ዛሬስ አይቀናኝም አለ ዛሬስ አይቀናኝም አለ የሆነ ነገር አይቶ አን ሀጀቲ አን ሀጀቲን ከአንድ ጉዳዩ የመለሰው ሊወጣ ብሎ ከሆነ ከቀረ ወይም ሊቀር አስቦ ከወጣ አይ ዛሬ ይቀናኛል ብሎ ፈቀድ አሽራክ ምን ብሏል አጋርቷል ምክንያቱም ተመለሰ ከሀጃው ከዚህ አንጻር መጥፎ ነገር ያጋጥመኛል ብሎ ቃል ቃሉ ፈማ ከፋረቱ ዛሊከ የዚህ መካሻው ምንድን ነው? መካሻው ምንድን ነው? ምክንያቱም መጥፎ ነገር ሰርቷል ሽርክ ነው ከተባለ ብለው ጠየቁ ሰሃቦች። ቃል ጠየቁ ነቢዩ ዓለይሂ ሰላቱ ሰላም ብለዋል። አየቁለ አሐዱሁም አንዳቸው ማለታቸው ነው። አላሁመ ላ ኸይረ ኢላ ኸይሩክ ያ አላህ ማለት ነው። አላሁመ يا الله لا خير إلا خيرك خير نجر يلم أنت من نجي خير نجي ولا طير إلا طيرك قد يلم أنت قد نجي له ولا إله غيرك كان توجي من المملكة يلم بلو إلى المملكة سلزيون النجر سنما اللهم لا خير إلا خيرك ولا طير إلا طيرك ولا إله غيرك لم يزال لبن فتضمن هذا الحديث الشريف ይህ እንግዲህ ላቅ ያለ ሐዲስ በውስጡ አካቷል። አነጥየረተ ጥየረተ በገድ ማመን ላ ተዱሩ መንከሪሃ አትጎዳም የጠላን ሰው። አንተ የጠላ ልቦና ውስጥ ቢፈጸም ምንም ችግር የለው ማለት ሊከሰት ይችላል። ዛሬ ሲቀናኝ ለቀንም በውስጥ ሊከሰት ይችላል። ወመዳ ፊ ጠሪቂህ لا تضر من ومضى في طريقه ومضى يهدم في طريقه بس መንገድ ማለት ነው واما من لم يخلص ومضى في طريقه ማለት እዚህ ጋር ለእናንተ ጋር እንደዛ ነው ሁላችሁም ጋር እስቲ ያው መስሉኝ فتضمن هذا الحديث الشريف أن الطيرة لا تضر من كره يطراتن ومضى في طريقه በሱ መንገድ የሄደ በሱ መንገድ ማለት በመጥላት መንገድ የሄደ ማለት ነው። وأما من لم يخلص في توكله በተወኩሉ ላይ ያላጠራ على الله በአላህ ላይ واسترسل مع الشيطان ከሸይጣን ጋር የተጓዘ استرسل ማለት አብሮ ምን ያለ የነጎደ የተጓዘ في على الله واسترسل مع الشيطان ማለት ከሸይጣን ጋር የነጎደ የተጓዘ في ذلك በዚህ ጉዳይ ፈቀድ ዩዓቀቡ ሊቀጣ ይችላል። ፈቀድ በእርግጥ ዩዓቀቡ ይቀጣል። ቢልውቁዕ በመውደቁ ፊማ የክራህ በሚጠላ ነገር ላይ በመውደቁ ሊአነሁ ምክንያቱም ዓረደ አን ዋጅብ ልኢማን ቢላህ ምክንያቱም ጀርባን ሰጥቷል ማመኑ ግድ በሚለው በአላህ ላይ በግድ ማመኑ ግድ በሚለው ነገር ላይ ማለት ነው። هذا ይህ እንግዲህ ወነስአሉላህ ዐዘ ወጀል የልቅናው ባለቤትን አላህን ጠይቋለን አን የሙና አለይና በእኛ ላይ ጸጋውን እንዲሰጠን ቢልኢማኒ በማመን ወተወኩል አለይህ በእሱ ላይም በመመካት ወዩጀኒቡና ጠሪቀ ሸሪ መጥፎን ደግሞ መንገዶችን አላህ እንዲያርቀን እንለምነዋለን ወሽርክ ሽርክንም ኢነሁ ሰሚዑ ሙጂብ ስኩ ሰሚና ሙጂብ ነው ሙጂብ ምን ማለት ለጠያቂው ምንም ይሰጥ መልስ የሚሰጥ ዱዓን ተቀባይ ማለት ሌላኛው አተንጂም ተንጂም ማለት ምን ማለት ነው ኮከብ ቆጣሪነት ማለት ነው። ኮከብ ቆጣሪ وهو እሱ كما عرفه بعض المحققين ከፊል ሙሐቂቆች ታሪፍ እንዳደረጉት ዲፋይን እንዳደረጉት እንደገለጹት ሙሐቂቆች ማለት የሀቅ ጎዳናን ይዘው የሚከተሉ ማለት ነው። ቢአነሁ አልስትድላል ምንድን ነው አሉ ቢአነሁ ልስትድላሉ ቢልአሕዋል ልፈለኪያ መረጃ አድርጎ ማቅረብ ነው። መረጃ መፈለግ ማቅረብ ነው። ቢልአህዋል ልፈለኪያ በፈለክ በምህዋር እንቅስቃሴ ላይ ተንተርሶ ስነ ፈለክ የሚባል ነገር ታውቃላችሁ አይደል? እ የከዋክብት እንቅስቃሴ አስትሮኖሚ የሚባለው ነገር ማለት ማለትም አልመዳር የስበሕ ፊህ አልጅርም ሰማዊ النجوس النجوم والجسم وهكذا ምን ማለት ነው? የከዋክብት መዋየት መዋኘት በምን ውስጥ በሰማያት ውስጥ ከዋክብቶች የተለያዩ የተለያዩ አካላቶች በሰማያት ውስጥ ይሄ እነሱን ተንተርሰው የሆነ ነገር መላምት ይናገራሉ። አለል ሐዋዲት አልአርድያ በምድር ላይ የሚከሰቱ ነገሮችን ከአውቃቲ ምሳሌ ወቅቶችን ያስቀምጣሉ። ሕቡብ ሪያህ የንፋስ የሚነፍስበትን ጊዜ ወመጂኡ ልመጠር የዝናብ መምጣት ወظሁር ልሐሪ ብርድ በግልጽ በይፋ ይመጣል ይላሉ። ወልበርዲ ሙቀት ነው አይደል? የመጀመሪያው ሐር በርድ በረዷማ ሁኔታ ወይም ቀዝቃዛ ሁኔታ ይከሰታል ይላሉ። ወተገይሩ ልአስዓሪ እንዲሁም ምን የሚባለው አስዓር ማለት የዋጋ ግዥበትና መቀነስ ማለት ነው። ግሽበት ምናምን ሲባል ሰምታችኋል። የዋጋ ግሽበትና ቀነስ እኚህን የመሳሰሉ ነገሮች ይከሰታሉ ይላል። ግልጽ ነው። ከዚህ ተነስቶ እንዲህ እንዲህ ንፋስ በመምጣቱ የተባለ ይወራል። አው ሑዱስ ልአምራድ ወይ እንዲህ የሚባል በሽታ ሊከሰት ይችላል ይላሉ። አዊል ወፈያት ወይም የሰው እልቂት ይከሰታል ይላሉ። አዊ ስዑዲ ስዑድ ማለት በረካ ማለት በረካ ይከሰታል ይላሉ። ወኑሑሲ ኑሑስ ይከሰታሉ አሉ። ኑሑስ ማለት ማለት ድርቅ የመሳሰሉ ማለት ነው። وهذا ما يسمي بعلم التأثير ምን ይባላል? ይህ علم التأثير ይባላል። በሌላኛው ጥሩ የአስትሮኖሚ ወይም ስነ ፈለክ علم التأثير ይባላል። وعلى نوعين ይህ በሁለት መልኩ ከፍለን እናየዋለን። أنه الأول የመጀመሪያው أيدعي المنجم ይህ ኮከብ ቆጣሪ ምን ማለቱ ነው? አውቃለሁ ማለቱ ነው። አየደዒ ማለት አውቃለሁ ማለቱ አልሙነጅሙ አነ አልከዋኪብ ከዋኪቦች ከዋክብት ፋዒለቱን ተግባሪ ናቸው። ሙኽታረቱን ሙክታረማ የተመረጡ ይህንን ለመስራት ይላል። ዋና ለሐዋዲታ በምድር ላይ የሚከሰቱ ነገሮች ተጅሪ ቢተእሲሪሃ በከዋክብት እንቅስቃሴ ላይ ተመስርተው ተመርኩዞ ነው ይላሉ አይደል? ወሃዳ ይህንን ካሰቡ ኩፍሩን ቢጅማዕ ልሙስሊሚን ሙስሊሞች አንድ በሆነው አቋማቸው ይህ ምንድን ነው አለ ክህደት ነው። ሊአነሁ ኢዕቲቃድ ማሰብ ነውና አነ ሁናከ ኻሊቁን ገይረ አላህ ከአላህ ውጭ ምንም ያለ ፈጣሪ አለ እያሉ ነው ማለት ነው። ጥሩን ነገር የሚፈጥር ዋና አሐደን ኖኮ አንዳች ነገር የተሰረፉ ፊ ሙልኪ በእሱ ንግስና ላይ ነገራቶችን በማድረግ የሚያቀናብር ነው አሉ። ቢገይሪ መሺአቲ ያለሱ ፍላጎት ወተቅዲሪ ያለሱ ውሳኔ ሱብሓነሁ ወተዓላ ጥራት ይገባውና አምላክ አላህ እንደዚህ አይነት አባባላቸውን ይላሉ ነው። والنوع الثاني ሁለተኛው ደግሞ የዚህ የስነ ፈለክ ወይም ደግሞ አስትሮኖሚ የሚባለው ደግሞ ምንድን ነው? አልስቲድላል መረጃ አድርገው ማቅረብ ነው። ቢመሲሪል ከዋኪብ በከዋክብቶች ጉዞ እንቅስቃሴ ወእጅቲማዒሃ የእሷ መሰብሰብ ወፍትራቂሃ የእሷ ደግሞ እጅቲማ መሰብሰብ ወፍትራቂያ የእሷ ደግሞ መበተን አረ አላ ሑዱት ልሐዋዲስ ክስተቶች እንደሚከሰቱ ይናገራሉ። ወሃዳ ይህ እንግዲህ ላሸከ ጥርጥር የለውም ፊ ሀራም መሆኑ ሊአነሁ ምክንያቱም ሚን ኢድዓ ኢልም የሩቅ ነገር ሚስጥርን አውቃለሁ እንደማለት ነው። ወሁወ እሱ እኮ ሚነ ሲሕሪ ከምንድን ነው አለ ከድግምት ነው አይደን በድጋሚ ከማ ቃለ ነቢ ሰለላሁ ነቢዩ አለይሂ ሰላቱ ወሰላም እንዳሉት መኒቅ ተበሰ ምን ያለ የቀነጨበ ሹዕበተን ሚነ ንጁም ከከዋክብት አስተምሮት ወይም ደግሞ ከነዚህ አስትሮኖሚ ከሚባለው የቀነጨበ ፈቀድ ኢክተበሰ ሹዕበተን ሚነ ሲሕር ከሲሕር አንዳችን ነገር ምን ብሏል ቀንጭቦ ወስዷል። ዛደማ ዛድ እንደ ጨመረው ሁኔታ ሊጨምር ይችላል። رواه أبو داود وإسناده صحيح وصححه النووي والذهبي آه، ورواه ابن باجة وأحمد وغيرهما له وغيرهما لا تزكبه نعم سحر لم يتوقع محرم بالكتاب والسنة والإجماع والإخبار عن الحوادث المستقبلة مستقبلية والإخبار من ناقر عن الحوادث በምድር ላይ ስለሚከሰቱ ክስተቶች አልሙስተቅበላ ምን ማለት አልሙስተቅበልያ እ ሙስተቅበልያ ማለት ወደፊት አይደል عن طريق الاستدلال بالنجوم በከዋክብቶች መረጃ አድርጎ ስለ ወደፊት የሚከሰቱ ነገሮች መናገር ምን ይደዓ የዕልም الغيب የሩቅ ነገር ምስጢርን አውቃለሁ ብሎ መሞገት ነው الذي استأثر الله بعلمه ያን ነገር በማወቅ ብቻ አላህ እኔ ነኝ በቃ ሌላ አያውቅም ብሎ የተናገረበት ነው فهو ادعاء لمشاركته سبحانه ጥራት ይገባውና ከአላህ ጋር ያ ነገር እውቀት አለኝ ብሎ መሞገት ነው ሙሻረካ ማለት ከአላህ ጋር የተጋራውኝ ነኝ እኔም ያን ነገር በማወቅ የተጋራውኝ ነኝ ማለት ነው ቢዕልሜ በእውቀቱ አለዚ ያ ኢንፈረደ ቢሂ አላህ ስብሓንሁ ወተዓላ የተነጠለበት አው ተስዲቅ ወይ እውነት ማለት ነው ሊመን ይደዓ ዛሊክ ይህን ነገር አውቃለሁ ያለን ሰው እውነት ነህ ልክ ነህ እያሉ መደገፍ ነው وهذا ينافي التوحيد ይሄ ደግሞ ተውሂድን ይጻረራል ሊማ ፊህ በውስጡ ስላለ ምን هذه الدعوة ይህ ሙግት ስላለ ነው الباطلة ምን የሆነ ውድቅ የሆነ ሙግት ስላለ ነው قال الخطابي خطابي ብሎ ይላል ኢልሙን ኑጁም የከዋክብት እውቀት ይህ አስትሮኖሚ የሚባለው ነገር አልመንህዩ አንሁ ከእሱ ምን ያለ ነው የተከለከለ ነው ሁወ ማ የደዒህ አህሉ ተንጂም የእነዚህ አህሉ ተንጂሞች ኮከብ ቆጣሪዎች የሚሉት ነው ማ የደዒህ ማን የሚሉት በቃ እኛ እውቀቱ አለ የሚሉት ምን ኢልም ልከዋኢን ምንድነው ብለው የሚሰይሙት ኢልመል ከዋኢን ነው ኢልመል ከዋኢን ማለት በምድር ላይ የሚከሰቱ ነገሮችን ማወቅ ይላሉ። ወልሐዋዲስ ክስተቶችን አለቲ ለም ተቃዕ ያቺ ያልተከሰተች ወሰተቃዕ ፊ ሙስተቅበሊል ዘመን ወደፊት ወዳለው ጊዜ future የሚከሰት ነው ይላሉ። كإخبارهم بأوقات هبوب الرياح ቅድም እንዳልነው የንፋስ መንፈሻን ማወቅ። ሁቡብ ሪያህ ማለት ወዴት ንፋስ እንደሚነፍስ ومجيء المطر የዝናብ መምጣት وظهور الحر ሙቀት በይፋ መውጣት ሙቀታማ ጊዜ ይሆናል። والبرد ቀዝቃዛ መሆን وتغير الأسعار የዋጋ ግሽበት ወማ ካነ ፊ መዓኒሃ ይህን የመሳሰሉ ማለት ነው። ይረክሳል፣ ይቀንሳል ማለት ነው። ግዥ ማካነ ፊ መዓኒያ በዚህ ማዕና ላይ ያሉ ብዙ ነገሮችን ይናገራሉ። ሚነል ኡሙር ከነገራቶች አለቲ የዝዑሙን ያቺ ምን የሚሏት ነች የሚሞግቷት የሚጠረጥሩበት ነው አነሁም ዩድሪኩነ ማዕሪፈቲሃ የእሷን ነገር እውቀቷን ይደርሱበታል ቢሰይር ልከዋኪብ በከዋክብት ምን ጉዞ ቢሰይር ማለት ማለት በጉዞ ፊ መጃሪሃ በምኗ ስትጓዝ በምህዋር ምህዋር ታውቃላችኋል በምህዋሯ ወእጅቲማዒሃ መሰብሰቧ ወፍትራቂሃ መለያየቷ ወየደዑና ሌላኛው ይመግታሉ አነ ለሃ ተእሲረን ፊሱፍልያት በሱፍልያት ላይ ተእሲር አላቸው ይላሉ። ሱፍልያት ማን ማለት ሱፍልያት ምን ነው? ምድር ማለት ነው። ሱፍልያ በምድር ላይ ማለት ነው። ሱፍልያት ማለት ያ ከሰማይ ውጪ ባለው ዓለም ላይ ወይም በምድር ላይ ተጽዕኖ አላቸው የከዋክብት እንቅስቃሴ ይላል። وهذا منهم تحكم ይህ ፍርድ ነው አለል ገይብ በሩቅ ነገር ሚስጥር ላይ እንዲሁም መቀባበል ነው ለዕልሚን ለእውቀት እስተእሰረ ቢሂ ላህ አላህ ብቻ እኔ ብቻ አውቃለሁ ያለው እስተእሰረ ቢሂ ላሁ ማለት አላህ እኔ ብቻ አውቃለሁ ያለው ነው ስብሓነሁ ጥራት ይገባው ለሰው መስጠት መቀባበል መፍረድ ነው ወላ ያዕለሙ ልገይበ አሐዱን ሲዋ ከሱ ውጭ የሩቅ ነገር ሚስጥር የሚያውቅ የለም ሴቶች ፈተንኩ እንዴ ደህና ነው አረ ቀላል ስለሆነ ጥሩ ነው قال البخاري بخاري بلو يلالو في صحيحه قال قتادة قتادة بلوال خلق الله هذه النجوم لثلاث كواكبتنا الله لسوست على ما فتر جعلها زينة للسماء لسمايات جيت أرغواتا ورجوما للشياطين لسيطانات مدبدبيا ممشى أرغواتا وعلامات يهتدى بها ምልክቶችም አድርጓታል ይህተዳ ቢሃ በሷ ምን የሚባሉበት የሚመሩበት ይሄ ምንድነው የሚባለው ኮምፓስ እንደ ኮምፓስ ማለት فمن تأول فيها እሷን ከዚህ ውጪ የተረጎመ ሌላ ተግባር አላት ብሎ የተረጎመ فيها بغير ذلك ከዚህ ውጪ أخطأ ተሳስቷል። وأضاع نصيبه ድርሻውንም አጥቷል። وتكلف ما لا علم له به وتكلف ነፍሱንም አስገድዷል። ما لا علم له به በሱ እውቀት በሌለው ነገር ላይ انتهى انتهى كلامه وأخرج الخطيب عنه ኸጢብ ደግሞ አሁንም ዘግቧል። አንሁ ከርሱ አነሁ ቃል እንደዚህ ብሏል وإن ناس سوّج جهلة من يونو ما هي ما يونو بأمر الله بالله تزاز لي إنه ما هي ما يونو كده أحداثه درجت فترة ولا قلت ولا فترة ولا من دنو يفتروا في هذه النجوم كهانة تنقلا آه، من من عرس بنجم كذا وكذا በዚህ በዚህ ከዋክብት ላይ ተንተርሶ ያገባ ጁፒተር ወይም ደግሞ ማን እ ማንም በል ብዙ አይነት አለ እ አንዱን አጠሩም እንዴ የተማሪ ፈዘዘት ቢነጅሚ ከዛ ወከዛ በዚህ ከዋክብት እንዲ እንዲ እንዲ ያገባ እንዲ የሆነ እ ካነ ከዛ ወከዛ እንዲ እንዲ እንዲ ይሆንለታል አለ ወመን ሳፈረ ቢነጅሚ ከዛ ወከዛ እንዲ እንዲ እንዲ ባለ ደግሞ ከዋክብት ምን ያለ የተጓዘ ካነ ከዛ ወከዛ እንዲህ እንዲሆንለታል ወላ አምሪ ወላ አምሪ ማላ ነው እምላለሁ አለ ማሚን ኑጁም አንድም ከዋክብት የለም ማሚነ ኑጁሚ ማሚነ ኑጁሚ አንድም ከዋክብት የለም ነጅሚ ኢላ ዩለዱ ቢህ ጠዊሉ የለም ኢላ ዩለዱ ቢህ ጠዊሉ አንዳንዴ በዛ ከዋክብት ጊዜ ረጅም ሊወለድ ይቻላል ይችላል ወልቀሲር አጭርም ሊወለድ ይችላል። ወላህመር ቀይም፣ ወላብየድ ነጭም፣ ወልሐሰን ጥሩም ሊወለድ ይችላል። ወዘሚም ዘሚም ማለትም የተወቀሰ ይወለዳል። ወማ ዓሊመ ሀዘ ነጅሙ ይህ ከዋክብት በውስጡ ይሄ እንዳይነት ሰው ይወለድ አይወለድ የሚያውቀው ጉዳይ የለም። ግልጽ ነው። ከዋክብቱ ራሱ አያውቀውም። ሀዘ ነጅሙ ሀዚህ ዳባ እንስሳዎችም አያውቁም። ይሄ እንዳይነት ሰው ይወለድ ነገ አይወለድ وهذا طائر يه طائر وهذا الطائر قلتنا بشيء من الغيب وهذا الطائر يهجدك بشيء بانداش نجر من الغيب كاروك نجر مستر الطائر بشيء وهذه الدابة وهذا الطائر ما له بشيء من الغيب طائر ما نتوافق مال نور عندك نجر سلروك نجر مستر ولا عمري እቅሲሙ ቢላህ ነው እንግዲህ በአላህ እምላለሁ ለው አና አሐደን ዓሊም አልገይብ አንድ ሰው አንድ አካል ኢልም አልገይብ የሩቅ ነገር ሚስጥርን ቢያውቅ ለዓሊመሁ አደሙ አደም ያውቀው ነበር አለዚ ኸለቀ አላሁ ቢየዲህ አላህ በእጁ የፈጠረው ዋስጀደ ለሁ መላኢከተህ መላኢኮችን ለሱ ያሰገደላቸው ማን ያውቅ ነበር አደም ያውቅ ነበር ምክንያቱም ሁላችንም በሱ ጀርባ ላይ ነበርና ወዓለመው አስማ አላህ ለሱ ምን አሳውቆታል? የሁሉም ነገር ስሞችን ኩለሽ እሱ ባወቀ ነበር ፍጡራኖች የሚያውቁውን ቢሆን ኖሮ ግን እሱም ራሱ አደም የሚያውቀው ነገር የለም ይላል። هذا وصلى الله على محمد وعلى اله وصحبه وسلم